ይህ ክፍል አራት የረመዳን ደርሳችን ነው። ብስሚላህ ረሕማን ረሒም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላም አላ አሽረፍ ልአንቢያ ወልሙርሰሊን ባረክላሁ ፊኩም ውድ የፕሮግራም ተከታታዮች አክጣ ወሙኻለፋት ሚን ባዕድ አሳኢሚን አንዳንድ ጾመኞች አንዳንድ ስህተቶችን ይፈጽማሉ። እነሱን እንመልከት። ምን ናሲ መን የህተሙ ቢአሕካም ሲያሚ من حلال وحرام وينسى أن له أدب يجب العمل به كعدم السب والغيبة والغش አንዳንድ ሰዎች ምን ያደርጋሉ? በጾም ውስጥ ሐላልና ሐራምን ይጠነቀቃሉ። የጾም አህካሞችም ማለት ነው። ምንድነው ሐራም ምንድነው ሐላል የሚለውን ነገር ለማወቅ በጣም ይጥራሉ፣ ይበረታሉ በዚህ ላይ። ነገር ግን ደግሞ ለምሳሌ መሳደብን፣ ሐሜትን ማታለልን፣ ማጭበርበርን ወዘተ ይዘናጋሉ። እነዚህን ነገሮች በረመዳን ውስጥ መለማመድ መቻል አለብን። እኛ አደቦችን፣ ስነ ምግባርን ማስተካከል፣ ምላሳችንን አደብ ማበጀት ወዘተ በዚህ ትልቅ አጋጣሚ መለማመድ ግድ ይላል ማለት ነው። ሌላው አልጋፍለቱ ዱዓኢ ቁበይል አልኢፍጣር ከኢፍጣር በፊት ያለች ሰዓት አለች፣ የዱዓ ሰዓት ናትና እዛ ጋር ገፍላ አለ። እነዚህን ሰዓቶች ነቢ ስ ሰለም ናቸው የጠቆሙን። ገፍላ አያስፈልግም። በዛን ሰዓት በሌሎች ነገራቶች በምግብ ጉዳይ በምናምን መሽጉል መሆን አያስፈልግም። እንደዚሁም በሌሎች አዝካር ቁርአን ምናምን መሽጉል መሆን አያስፈልግም። በዱዓ መጠመር ነው ያለብን። ይህም መዘገናጋት የለብንም ማለት ነው። በእፍጣር ጊዜ ደግሞ ማለት ነው አላሁመ ለከ ሱምቱ ወዓላ ሪዝቅከ አፍጠርት هذا الحديث ضعيف رواه أبو داود አቡ ዳውድ ናቸው የዘገቡት ማለት ነው። ይሄ ሀዲስ ዳኢፍ ነው። እፍጣር ጊዜ ይሄ መጠቀም ማለት ነው። ስለዚህ ሰሒሕ የሚሆነው ምንድን ነው? ዘሀበ ዘመኡ ወብተለት ልዑሩቁ ወሰበተ ልአጅሩ ኢንሻ አላህ የሚለው ዱዓ ማድረግ ነው። ይሄ ነው ሰሒሕ የሚባለው ማለት ነው። ሌላው አልህትማም አዛኢድ ፊ ኢዕዳድ ልፍጡር ፍጡርን በማዘጋጀት ላይ ማለት ነው። ከፍተኛ ዝግጅት ማድረግ፣ መጨነቅ፣ መጠበብ ይሄ ተወዳጅ አይደለም። ብዙ ሰዎች በዚያው አጉል ራሳቸውን መሽጉል ያደርጋሉ። የምግብ ወር አይደለም፣ የኢባዳ ወር ነው። ይልቁንስ ጊዜውን በኢባዳ በማጥፋት ዙሪያ ላይ ቢያቶክር ኸይር ነው ማለት ነው። አዛን ካለቀ በኋላ የሚያፈጥር ሰው አለ። ይሄ ኸጣ ነው። የነቢዩ ስ ስለም ሀዲም አይደለም። ባለፈውም እንዳልነው ቶሎ ማፍጠር ፀሐይ እንደገባች ሱና ነው። ስለዚህ አዛን ሰውየው ማለት ከጀመረ አለቀ፣ ጊዜ መግባቱን አረጋግጧል ማለት ነው። እስኪጨርስ መጠበቅ ተገቢ አይደለም። ሌላው ስህተት ምንድን ነው? ልፍጣር አላ ስጃራት ባዕድ ሲማ ይላዛን ልክ አዛን እንደሰማ ስጃራ የሚያጨስ ሰው ስጃራውን በስጃራ ያፈጥራል። ይሄ ተገቢ አይደለም። ሙሉ በሙሉ መቶበት ያለበት ወር ሆኖ ሳለ በዚህ ወር ውስጥ እንደገና በሐራም በሆነ ነገር ማፍጠር ተገቢ አይደለም። ሌላው ምንድን ነው? ኢፍጣር ላይ ሰዓት ማስረዘም ማለት ነው። ይሄ ሰላት የመግሪብን ሰላት ጊዜ እንዲያልፍ ያደርጋል። በቃ የተወሰነች ነገር ካፈጠሩ በኋላ ወደ ሰላት መሄድ ነው። ከዛ በኋላ ነው ተመልሶ መብላት ነው፣ ሰፊ ሰዓት ስላለ ማለት ነው። ይህን መጠንቀቅ ያስፈልጋል። ሌላው إضاعة الوقت ጊዜን ማበላሸት፣ ጊዜን በአልባሌ ባልሆነ ነገር ማጥፋት የብዙ ሰዎች ጉዳይ ነው። የምንሸወድበት ነገር ስለሆነ አላህ ይጠብቀንና ከዚህ መጠንቀቅ ነው። ዝም ብሎ ያልሆነ ነገርም ማየት፣ ፌስቡክ ላይ መጠመር፣ ዩቲዩብ ላይ መግባት ወዘተ ፊልሞችን፣ ሙሰልሰላቶችን በማየት ጊዜ ማባከን ተገቢ አይደለም ነው። ሌላው ከጣ ምንድን ነው? ስራፍ የአክሊ ስሁሪ ስሁር በመብላት እስራፍ ያኒ እስራፍ በማፍጠርም ላይ በፍጣርም በሁሉም ነገር ላይ ክልክል ነው። ስሁር የተወሰነ ነገር ሰው ቀምሶ እንትን እንድል ነው ለሱናው ማለት ነው። ከስረት አልአክል አክል ከበዛ ምንድ የሚሆነው? ሰውየውን ገፍላ ነው የሚያስወርሰው። እንቅልፍ ያስበዛበታል። ከላስ ጥሩ አይነቃም። ለቅርአት ለምን ለምን ለሁሉ ነገር ይሰንፋል ማለት ነው። ይህንን ነው የሚያስወርሰው። ሌላ ምንም የሚያመጣለት ነገር የለም። ሌላው ሰላት ጊዜን ማሳለፍ፣ በጊዜው መስገድ አለመቻል፣ ወደኋላ መቅረት፣ ከተራዊ ከሁሉም ነገር ማለት ነው። ይሄም በረመዳን ውስጥ የምታዩ የሰነፎች ምልክት ነው። ወደ ሱቅ መሄድ ማብዛት፣ መዞር ማብዛት፣ ይሄም የሚጠላ ነገር ነው። ቁርአንን አለመቅራት ተወሰነ ቀርቶ ጥሎ ይሄዳል። በረመዳን ውስጥ ቁርአን ካልተቀራ ቁርአን ጋር አንድ ሰው በረመዳን ውስጥ የማይታረቅ ከሆነ መቼ ነው የሚቀራው? ሌላው ወላጀላ ፊ ቅራት ልቁርአን ሲቀራ ደግሞ ቁርአን ላይ መቸኮል ይሄ አያስፈልግም። በረመዳን ላይ የሚያስፈልገው ተርቲል ነው፣ ተደቡር ነው የሚያስፈልገው። ረጋ ብሎ በማስተንተን በትክክል እያነበቡ ቀስ ብሎ ማዕናውን የሚያቅሰው ደግሞ ማዕናውን እያስተነተነ መቅራቱ ነው ሱናው ማለት ነው። ሌሎች አባቶች እናቶች ልጆቻቸውን በማ ማድረግ ዙሪያ ይዘናጋሉ። ልጆችን ጾም ማለማመድ ሱና ነው። ይሄ መታወቅ መቻል አለበት። ሌሎች በሽተኞች ደግሞ ማለት ነው ጾም ላይ ይዘናጋሉ በጣም ማለት ነው። በሽተኛ ብዙ አይነት አለ፣ የሚፈቀድለት አለ። መጾም የማይችል በሽተኛ ከላስ ማፍጠር ይችላል። የተወሰነ በሽታ ያለበት ሰው ግን የሚችለውን ነገር በመስራት ረመዳንን እሱም መጠቀም አለበት። ነቢዩ አላህ ግን ስብን ወተላ አግራርቶለታል። ከአቅሙ በላይ ከሆነ መጾም አይወደድለትም ማለት ነው። አፍጥሮ ሌላ ጊዜ ይጾማል። ራስን ከአቅም በላይ ማስገደድ ተገቢ አይደለም፣ ከዲን ውጭ ነው። ላ ዩከልፉላሁ ነፍሰን ኢላ ውስዐሃ ፈተቁላሃ መስተጣቱም ነው የተባለው። ሌላው እክራጅ ዘካት አልፍጥሪ ኢላ ከፋራ ዘካት አልፍጥርን እንደ ከከፋራ ጋር ከምናምን ጋር ማውጣት ተገቢ አይደለም። ይሄ ኸጣ ነው። ዝካትል ፍጥር መውጣት አለበት፣ በጊዜ መውጣት አለበት። አንዳንድ ሰው ደግሞ ሌላ ውስጥ ይጾማል፣ ጾም ይጾማል፣ ግን ሶላት አይሰግድም። በሀገር ቤት ይሄ በብዛት ይስተዋላል። እናቶቻችን በተለይ ሌላው ሌላውም ማለት ነው አብዛኛው ሰው ማለት ይቻላል ጾም ይጾማል፣ ግን ሰላት አይሰግድም። ፈሃዛ ሰውሙሁ ባጢል የዚህ አይነት ሰዎች ጾማቸው የተበላሸ ነው። ዋአነሁ ካፊሩን ኩፍራን ሙኽሪጀን አኒል ሚላ ከእስልምና ሊያስወጣው የሚችል ክህደትን ፈጽሟል ነው። ስላት የማይሰግድ ሰው መጾሙ ዋጋ የለውም፣ ዋጋ የለውም። ከካፍር ስራው ተቀባይነት ስለሌለው ማለት ነው። ስብሓንላህ አላህ የጠበቀን። ሌላው ተቅዲሙ ስያም ስት ምን ሸዋልን አላ ቀዳኢ ሲያሚ ረመዳን የረመዳን ወር ቀዳን ከማውጣት የሸዋልን ስድስት ወር የሚያስቀድመው አሉ። ይሄም አይመከርም ማለት ነው መጀመሪያ ላይ አንድ ሰው ማድረግ ያለበት እላዩ ላይ ያለውን ግዴታውን መወጣት ነው። ያኛው ሱና ስለሆነ ማለት ነው። ቢሞትም ይሄ ቀዳ አለበት። ያኛው ግን ሱና ነው፣ አይገደድም፣ አይጠየቅበትም ማለት ነው። ባለው ጊዜ በተሰጠው ጊዜ ቀዳውን ማውጣት አለበት። በእርግጥ በዚህ ጉዳይ ላይ ክላፍ ይስተናገድበታል። ይሄኛው ግን ሱና ነው። መንሷም ረመዳና የሚለው ረመዳን ወርን የጾመና ወአትበዐሁ ከዛ ስድስትን ቀን ደግሞ ከሸዋል ያስከተለ ይላል። ያስከተለ ስለሚል መቀላቀል አያስፈልግም ነው። አንዳንዶቹ መቀላቀል አያስፈልግም፣ ረመዳንን ካጠናቀቅ በኋላ ሸዋልን ትቀጥላለ ነው። ሴቶች ደግሞ ከፊል ሴቶች ምን ያደርጋሉ? ወደ ሱቅ ማሄድ ያበዛሉ፣ በብዛት ማለት ነው። ሱቅ ይወዳሉ፣ ሴቶች በገበያ መሄድ ይወዳሉ። ይሄ ስህተት ነው። ሀዛ ከጣ በረመዳን ውስጥ ይሄ ቤታቸው ሴቶች በሌላም ጊዜ መውጣት መውጣት ማብዛት ተወዳጅ አይደለም። መውጣት የምታበዛ ሴት አደበል ቀሊል ናት፣ ብዙ ጊዜ ትወቀሳለች ማለት ነው። ባዕድ ኒሳኢ ሌላው ሴቶች የሚያደርጉት ምንድን ነው? ሱሌና ተራዊ ይሰግዳሉ፣ መስጅድ እየሄዱ ማለት ነው። ወላ የልተዝምነ ብልውቁፍ ፊ ሰፍ፣ ነገር ግን ሰፍ ውስጥ መቆምና ሰፍ አስተካክለው መስገድ ደግሞ ግደላቸው፣ በተለይ በአረብ ሀገር ማለት ነው። ወይም ደግሞ ግድ እንዳሁም ብቻዋን ቆማ የምትሰግድማለች ሀረም አካባቢ ላይ እንደሚታየው ማለት ነው። ከሄዱ ሴቶችም ሆኑ ወንዶች ሰፍ አስተካክለው መቆምና በአግባቡ መስገድ ያስፈልጋል ማለት ነው። እነዚህ እንግዲህ ረመዳን ወር ውስጥና ጾም ላይ የሚወደዱ ነገሮች ናቸው። ጾም እንግዲህ እንዳልነው ማለት ነው ቶበት ማብዛት፣ ጆሮችንን አይናችንን፣ ምላሳችንን መጠበቅ ያኒ ሱና ሰላቶች ላይ ራሳችንን መጠበቅን ምንም አይነት ሱና እንዳያልፈን ማድረግ ስላትን በጀማዓ መስገድ ማብዛት ያኒ አዛን ላይ ቶሎ አዛን እንደወጣ መስጊድ መግባትና አብሮ መስገድ በወቅቱ ስላትን መስገድ ማለት ነው። ትራዊ ስላትን መስገድ አለመቶ አለማሳለፍ፣ ሌይልን መቆም ነቢ ስ ሰለም መንቃማ ረመዳነ ኢማና ዋሕቲሳበን ብሏል ጉፍረ ለሁማ ተቀደመ ዘንብሄ ከቁርአን ደግሞ በየቀኑ ማለት ነው የተወሰኑ ነገሮችን ማንበብ አንድ ጁዝ፣ ሁለት ጁዝ፣ ሶስት ጁዝ እንደየ አቅሚቲ ማለት ነው የተወሰኑትን አያዎችን ማሐፈዝ መሞከርም በመደጋገም ማለት ነው። ይህም በጣም አስፈላጊና ሙባደራ ሊደረግበት የሚገባ ባብ ነው። ሌላው ሀዲሶችንም እንደዚህ ሆነ ነቢ ስ ሀዲሶችንም ሐዲሶችንም ማሐፈዝ ማጥናት የሚወደድ ነገር ነው። ዝምድናን መቀጠል፣ አፉ ማለት፣ መልካም ነገሮችን ማብዛት፣ ጾመኞችን ማስፈጠር፣ ያኒ ዚክሮችን ማብዛት፣ ይሄ ሁሉ ማለት ነው ረመዳን ውስጥ የሚወደድ ነገር ነው። በተለይ ሶላት ዱሃ መስገድ ከሱና ሶላቶችም ረካቴን ባደ ሁሉ ውዱ ካደረግን በኋላ ሁሉ ረካቴን መስገድ ያኒ ደርስ ካለ እዛ ላይ መሳተፍ፣ ደርስን ማዳመጥ የፊቄም ይሁን የምንም ማለት ነው። ጥቃቅን ነገሮችን ማንበብ መቅራት፣ ሰዎችን ማስታረቅ፣ ዱዓ ላይ ማብዛት፣ የዱዓ ቦታዎችን በመከታተል ማለት ነው። ብቻ ር የር ወር ነው። የር ወር ነው። መቼም ጊዜ የማይሰራ ስራ ሁሉ እዚህ ወር ውስጥ ይሰራል ማለት ነው። በሁሉም አላህን ወደ አላህ መቃረብ፣ የአላህን ረሕመት፣ የአላህን እዝነት መፈለግ ይገባል ማለት ነው። በዚህ በዚህ ነገሮች እንግዲህ ማንኛውም ሙስሊም ራሱን መጠበቅ አለበት። ሌላው እንግዲህ ጾም የማያበላሹ ነጥቦች አሉ። እነዚህ ጾምን የማበላ ለምሳሌ ምራቅ ምራቅን መዋጥ ጾም አያበላሽም። ምራቅ መዋጥ ጾም አያበላሽም። ሲዋክን መጠቀም ጾምን አያበላሽም። ገላን መታጠብ ጾምን አያበላሽም። ሰውየው ረስቶ ከበላና ከጠጣ ምንም አያበላሽም፣ ቀዳ ምንም ምንም የለበትም ማለት ነው። እነዚህ ቀላል ነገሮች ናቸው። ሰዎች በብዛትም ሀፈዘዋቸዋል ማለት ይቻላል። በሌሎች ጥያቄዎችን እያነሳን ረመዳን ላይ የሚፈጠሩ ከእናንተም የሚቀርቡ ጥያቄዎችን እየመለስን እንሻአላህ አብረን ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ወብላሂ ተውፊቅ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።